الله والصلاة والسلام على رسول الله وعلى آله وصحبه ومن والاه كبرا كبرات كسلام تايب مكتل زاري بلوغ المرام حديث كتر كأسرى عند النسالن مالتنا بإذن الله يمي كرا وندم ويمهت فليتفضلوا مشكورا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على محمد صلى الله عليه وسلم وعن وعن ابن عمر رضي الله عنهما قال قال رسول صلى الله عليه وسلم أحلت لنا ميتتان ودمان فأما الميتتان فالجراد والحوت وأما وأما الدمان فالتحال والكبد أخرجه أحمد وابن ماجه وفيه الضعف طيب جزاك الله خيرا وعن ابن عمر كابن عمر تزجب رضي الله عنهما የልጅየውን የአብዱላህ የአባትየውን የዑምራ አላህ ይውደድላቸውና አነሁ ቃል ቃል ቃለ ሲመጣ አነሁ እንቀድራለን ባይጻፍም ኪታቡ ላይ ማለት ነው ትርጉሙ ያ ነው የሚያሳየው አነሁ ቃል አብዱላህ ብኑ ዑመር አለ ማለት ተዘግቧል ምን አለ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የሚቀጥለውን ተናገሩ አለ ምን አሉ ስንለው ኡሂለት ለና መይተታን ወደማን ለኛ ሁለት ሙታን ሁለት ተናል ብለው መናገራቸውን ገለጸ ነው የሚለው ኡሂለት ተፈቅዳለች ለና ማለት ለኛ መይተታን ሁለት ሙታኖች ሙተውን ቢገኙ ሳይታረዱ መብላት የሚፈቀዱ ሁለት እንስሳዎች ለማለት ነው ቁጥራቸው ሚሊዮን ሊሆን ይችላል ግን ሙተው ብናገኛቸው ልንበላቸው የሚፈቀዱ ሁለት ሙታኖች አሉ ለማለት ነው ወደ ማን ደሞች ያው ደም ስንል ያፈሳሽ ነው ርጦት እዚህ ይለን አይደል እዚህ የተፈለገው ግን አጠቃላይ ከደም የተፈጠረ እንደ ስጋ ሆኖ የተገኘ የስጋ ቁርጥ ነው ይሄ የስጋ አይነት ነው ደም የተባለው እዚህ ቦታ ማለት ነው እነሱ ሁለት ተፈቅደውልናል አሉ እዚህ ጋር አሁን በጭፍኑ በጥቅሉ ነው የተነገረው። ሁለት ሙታኖች ሁለት ደሞች ተፈቅደዋል ነው ያለው። ይሄ ሲሆን ፈአመል መይተታን እዚህ ጋር አማ የምትለው ቃል ሲገባ ያለፈውን ጥቅል ነገር ለመዘርዘር ነው የምትገባ ብዙ ጊዜ ፈአመል መይተታን ያ ሁለት ሙታን ያልኳችሁም አሉ አንድ ፈልጀራዱ አንበጣ ይባላል ወልሕቱ አሳ ማለት ነው። ፈልጀራዱ አንበጣ፣ ወልሑቱ አሳ ማለት ነው። ሑት የሚለው አሳ ነው። ሰመክም አሳ ነው። የተለያዩ ስሞች ሊኖሩት ይችላሉ። ቃላቱ ይስፋ እንጂ ዙሮ ዙሮ ሑትም አልነው ሰመክም አልነው አንድ ነው። ፈልጀራዱ ወልሑቱ አሳ ከባህር አውጥተነው ወዳውኑ የሚሞተው ከውሃ ስናውጣው ይሞታል። ውሃው ውስጥም ሊሞት ይችላል አጋጣሚ ሙቶ ካገኘ ነው መብላት ይፈቀድልናል ነው አንበጣ የሚባለው ማውሬ ያው አንበጣ ሁላ ታውቃላችሁ ፌንጠራትን ትንሽ ፌንጠራ ናት ከዛ ከፍ ያለ እንደ ወፍ የሚሆን ደረጃው ቀድሩ ማለት ነው አንበጣ እንለዋለን አፈጣጠሩ ግን አካሉ ፌንጠራ ይመስላል ፌንጠራ ካወቃችሁ ማለት ነው እሱ ተፈቅዷል ሙቶም ቢገኛል ሳይሞትም ከተገኘ ያው ስንይዘው ይሞታል አስፈላጊ ከሆነ ልናርደውም እንችላለን ግን ሙቶን ብናገኘው ይፈቀዳል ለማለት ነው ራሱ መሞቱ ዘብህ ነው እያሉ ነው ወአመ ደማን ደምማ የተባሉት ሁለት ደሞች ተፈቅደዋል የተባለው አንደኛ ፈልከቢዱ ከቢር ነው ኪብዳ ምንለው የለም ምንድን ማለት ነው ጉበት ማለት ነው ከቢዱ ጉበት ወጢሓሉ ጣፊያ ይሉታል። ወጢሓሉ ጣፊያ። እነዚህ ሁለት ነገሮች ስናያቸውም ደም ነው የሚመስሉት። ስንበላቸውም እንደ ስጋ በጣም ጠባቅ አይደሉም፣ ልል ናቸው። ስለዚህ እነዚህ ይፈቁ የሚል መልእክት ነው። አኽረጀሁ አሕመዱ ወብኑ ማጀህ ኢማሙ አሕመድና ኢብኑ ማጀህ የዘገቡት ሲሆን ወፊሂ ማለት እዚህ ሐዲስ ላይ ضعفን ድክመት አለ ዘገባው ላይ ማለት ነው ነብያችን አለይሂ ሰላቱ ወሰላም ለመናገራቸው የሚያስችለው ዘገባው ድክመት አለበት ነው የሚለው ضعيف ከሆነ ደካማ ከሆነ ለምን እዚህ መጡት ለምንስ አስፈለገ ضعيف ሐዲስ እንዴት ይሰራበታል እንል እንችላለን ይሄ ሰነዱን ዘገባውን ዘጋቢዎችን ነው ችግር አለበት ያልነው እንጂ መልእክቱን አይደለም ቱ ትክክለኛ ነው ጋፍ ስላለው እዚሁም ራሱ የምንረዳው መልእክት ስላለ ማለት ነው ሐዲሱን ضعيف ነው ያሉበት ምክንያት ያው አንድ የሆነ ሰው መሃል ላይ ገብቶበታል ሰው ደግሞ የዘገበው ዘገባ ቀባይነት የለውም ተብሏል ሶስት ናቸው እንደውም አሉ የተባለው የዘይድ ብኑ አስለም ልጆች ናቸው ከአባታቸው እሱ ደግሞ ከእብኑ ዑመር ነበር የዘገበ የተባለው ሐዲሱን እብኑ ማዒን የተባለው የሐዲስ ተመራማሪ ደካማ ነው ሲል ገልጿልና ሐዲሱ ደካማ ነው እንላለን ነገር ግን ወቃለ እብኑ ሐጀር እብኑ ሐጀር የቡሉጉል መራም ባለቤት የሐዲስ ሊቅና ምሁር ናቸው እሳቸው ምን አሉ ይሄ አሉ እቺ ሐዲስ ወይም እቺ ሰነድ في حكم المرفوع ከነብያችን አለይሂ ሰላቱ ወሰላም እንደተነገረ እናድርገዋለን ሐዲሱ በነገራችን ላይ መውቁፍ ነው ማን ነው ضعيف ነው ብሎናል አይደል በሌላ ዘገባ መውቁፍ ሆኖ ተዘግቧል መውቁፍ ማለት ሆነ ሰው ላይ የቆመ ዘገባ ማለት ነው ይሄ መውቁፍነቱ ደግሞ ሷሂህ ነው ብለውታል ዳረቁጥኒም ሐኪምም በይሃቅይም እንደሁ ኢብኑ ቀይምም ሷሂህ ነው ብለውታል መውቁፍ መሆኑን መውቁፍ ማለት ወይ አብዱላህ ብን ዑመር ዘገበ ተብሎ የሚወራ ማለት ነው የሆነ አንድ ሰው ላይ ወይ ሰዒድ ብን ሙሰይብ ዘገቡት ተብሎ የሚዘገብ መውቁፍ እንለዋለን ያው ብዙ መውቁፍ ነው ሷሃባ ላይ የቆመ ነው ይላሉ ወደ ላይ ያልዘለቀ አላየሐል መውቁፍነቱ ሷሂህ ከሆነ እብኑ እዚህ ጋር ምን ይላሉ في حكم المرفوع ይሰጠዋል ለምን ሲሏቸው ሊአነ ቀውለ ሱሐቢ አንድ ሱሐቢ የሆነ ሰው ኡሂለ ለና ከዛ ካለ ኡሂለ ለና ከዛ እንዲህ ያለ ነገር ተፈቅዶልናል ወሁሪመ አለይና ከዛ እንዲህ ያለ ነገር ተከልክለናል ካለ አንድ ሰሃቢ ሁክመል መርፉ ከነብያችን እንደያዘ ይወሰዳል ማለት ነው ለምን ተከልክለናል ካለ ከልካዩ ነብያችን ናቸው ተፈቅዶልናል ካለ ፈቃጅ ነብያችን ናቸው ያው ሸሪዓ ነው ማለት ነው ከዛ ውጭ የለም ስለዚህ ኡሚርና ቢከዛ ኑሂና አን ከዛ የሚለው ሁክም አልመርፉ ሰጠው ሱሐቢ ይህን ከተናገረ በጥቅሉ ሐዲሱ መልእክቱ ተቀባይነት አለው ብለዋል እብኑ ሐጀር እንዲያስቀመጡት طيب ቃል በቃል ትርጉሙ ይሄን ይመስላል መይተታን መይት ለአንዷ ሲሆን መይታ መይታ ለአንዷ ሲሆን መይተታን ለሁለቱ ነው ማለት ነው ሁለት ለሆቱ ሙታኖች ነው መይታህ ነው መይታህ ነው የሚል ነገር ያነሳሉ አንዳንዶቹ መይታህ ከተባለ ከጠበቀ ሳትታረድ ለሞተችው እ ሳትታረድ ለሞተችው እንስሳ ወይም ደግሞ ሸሪዓዊ ባልሆነ መልኩ ለታረደችው እንስሳ ነው መይታህ የሚባለው መይታህ ከሆነ ግን በሳናጠብቀው ማለት ነው ሸሪዓዊ ለሆና ለታረደችው ነው ይሰጣል የሚለው ነው የምንወስደው መይታም እብኑ ደቂቅ ለድ እንደሚሉት አልመይተቱ ቢተሽዲዲ ወተክፊፊ መይታ በሚለውም ቢማዕነው ዋሂድ አሉ استعمال ላይ አጠቃቀም ላይ ሁሉም አንድ ነው በሚለው ቃል አላያ ላጠበቅ ነው ማላላ ነው እንችላለን ነው መይተታን ወደ ማን ያለመት ነው ማለት ነው طيب ያው እንደነገርኳችሁ ሐራም ነው ደምን መመገብ ሐራም ነው እዚህ ቦታ ግን ሁለት ደሞች ተፈቅደውልናል ሲሉ ያ ፈሳሹም አይደለም ጉበት የሆነውና ጣፊያ የሆነውና አሁን ደም ብለው የጠሩት አብዛኛ አካሉ ከዛ ስለሚሆን ማለት ነው። ፈሳሹ ምንጊዜም ሐራም ነው። ይሄ እነዚህ ሁለቱ ተፈቅደውልናል ሲሉ ከዚህ ውጭ ያለው እንደማይፈቀድ ግልጽ ያሳያል። ሌላው አይፈቀድም ነው። ጠይብ የአማን ፍሬ ሐሳብ ነግሬያቸዋለሁ። አማካ ለመዘርዘር ነው የምትመጣው ብለናል። ፈአማ ከተባለ ደግሞ ወይመጣው ቃል ላይ ፋ መግባት ግዴታ አለባት ይላሉ የቋንቋ ባለሙያዎች። ለምሳሌ ፈአመል መይተታኒ ብለው ፈልጀራዱ ሳይሆን ፈልጀራዱ ነው የሚቀጥለው ላይ ሙአመድ ደማኒ ካልን በኋላ ፈልከቢዱ ፋ ያስፈልገዋል ፋ የገባችበት ቃል ካለፈው ቃል ጋር አያያጅታናት ማለት ነው ጠይ ከቢድ አካል ውስጥ የምትገኝ ከቀይ ጎናችን በኩል ሆረ አካባቢ ላይ አካል ነው ይላሉ የጉበት መቀመጫው መቼም አይጠፋችሁም። ጢሓል ኪታብ በሚለው ወዝን ነው። ጢሓል ኪታብ ኪ ጢ ሐ ታ እንደምንለው ያሽ መመዘኛው ማለት ነው። ለብዙ ሲሆን ሁሉን ይባላል። ወአጥሒለቱንም ይባላል። ዞሮ ዞሮ ጨጓራ አካባቢ የሚገኝ አካል ነው ይላል ይሄ ደግሞ ከሆዳችን በስተግራ በኩል የሚገኝ ነው ይላል። ያው የስራ ድርሻቸውን ለባለሙያዎች ለቃለሁ። የደምም ስራው ምንድነው? የሆነ የጣፋው ስራቸውን ከማንኛውም መጽሐፍም ሆነ ከባለሙያ የምታገኙት ይሆናል ኢንሻአላህ። በጥቅሉ ደመን መስፉህ የሚባል እንስሳዋን ስናርድ የሚፈሰው ደም የማይፈቀድ መሆኑን ከዚሁ መውሰድ ይቻላል ነው። እነዚህ ደሞች ተፈቀዱ ሲባል ሌላው አይፈቀድም ስለሚያሳይ በጣና አሳ ሙተው ከተገኙ ይፈቀዳል ስንል እንዲሁ ዝም ብለው ከሞቱ ማለት ነው። ምንም አይነት ኬሚካል መርዛማ ነገር ሳይገባባቸው ከሞቱ ማለት ነው። ምንም ነገር መርዝ ነገር ኬሚካሉ ለሰውነት የሚጣላ ነገር በሆነ ነገር ገለዋቸው ከሆነ ግን አሳውም ሆነ አንበጣው መብላት አይቻልም። ለምን ራሳችሁን ወደ ጥፋት አትዳርጉ የሚል ወይም ደግሞ በአንድ ነገር ራሱን ያጠፋ ሰው በዛ ነገር የቂያም ቀን ይቀጣል የሚለው ሐዲስ ክልክል ያደርገዋልና ማለት ነው። አሁን normally ሞቶ ቢገኝ መብራት ይበቃል ነው። ምናልባት እዚህ የምታነሱ ጥያቄ ሊኖር ይችላል። አሳን አስግሩት ነው አስክሩት የሚባል ነገር አለ። አስክረው ወይም አስግረው የሚይዙት ነገር አለ። ባህሩ ላይ የሆነ ነገር ይደፉና ያን ነገር ሲበሉ ይሞታሉ። ያ የሚያሰክሩበት ነገር ወይም የሚገሉበት ነገር የሰውን ልጅ የማይጣላ ከጤና ጋር ተቃራኒ የሚሆን እንዳይሆን ጥናት መታየት አለበት ነው እንጂ በመርዝ መሞቱ ተረጋግጦ ገና አሳ ነውና ችግር የለውም እንብለው አይባልም አንበጣ ነውና እንብለው አይባልም አንድ ቦታ ላይ የምናገኘች ሌላ ቦታ ጋር ከሚቃረኑ ሀዲሶች ጋር ማስማማት የግድ ነው። አንዱን ብቻ ይዘን ከሄድን ገደል ነው የምንገባው። ስናዋህደው ስና አንድ ላይ ስንጨምቀው ግን አቬሬጅ የሚሰጠን ትርጉም ማለት ነው። ምን ጊዜም እንዳይመስላቸው አሳ ሞቶ ቢገኝ ይበቃል፣ አንበጣ ሞቶ ከተገኘ ይበቃል ሲባል በምንም ይሙት በምንም ይሙት ብላችሁ ራሳችሁ እንዳታጠፉ ማለት ነው። አንድ ሰው ሽንት ቤት ላይ ማውራት ክልክል ነው ሲባል ይችን ብቻ ይዟል። በችግር ጊዜ ሶላት ውስጥ መናገር እንዳለም አያውቅም እንኳን ሽንት ቤት ላይ ማለት ነው በአጋጣሚ በጨለማ በሚያስፈራበት ቦታ ላይ ነበርና ማነህ ሲለው ሽንት ቤት ላይ ነው ዝም ይላል ማነህ ሲለው ዝም ይላል በአጋጣሚ የሆነ ድንጋይ አንስቶ እንካ ሲለው ተያይዞ ገደል ድንጋዩ ጋር ማለት ነው እና ይቺ ሹጃ የምትባል ኪታብ ጉድ ሰራችኝ አለ ይባላል ሹጃ የምትባል ኪታብ ቀርቶ እሷ ሽንት ቤት ላይ ማውራት ክልክል ነው ብላው ማለት ነው ያችን ይዞ ነው ነገር ግን ማውራት የሚፈቀድበት ሶላትን መቁረጥ የሚቻልበት ምክንያት እንዳለ ደግሞ አያውቅም ማለት ነው አሁንም የሞተ አሳ ሲባል መብላት ይበቃል ሲባል ሁልጊዜ መስሎን ሌላ ተቃራኒ ሲመጣም እንዳንጠቀመው ለማለት ፈልጌ ነው ኢንሻአላህ አማ ማማተ ቢሰበብ ማ ይሰማ ቢተለውስ البحار ያሁን የአየር ብክለት የሚባል ቢመዋድን ሳማ አው ነፋያትን ቃቲላ فهذا يحرم ላሊዛቲ ይሄ ሐራም የሆነ መብራት በሱ ከሞተ አለ ራው የሞተ ስለሆነ አይደለም ያ የተገደለበት ነገር ለሰው ልጅ ጥፋት ስለሚያመጣ ነው ማለት ነው እሺ ሌላው ዝንብ ትምህርት አለ አንበጣው ላይም ወደፊትም ዝንብ ጉዳይ ሊመነው እ አሳውና አንበጣ ሞቶ ቢገኝ ባህር ላይ ባህሩ ይነጅሰዋል ወይ ነው አይነጅሰውም فانه لا ينجسه ነው ምንለው قليلا كان الماء او كثيرا ውሃው በዛም አነሰም ጣዕሙ ተቀየረም ከለሩ ተቀየረ ጠረኑ ተቀየረ የሚባል ነገር የለም ለምን ጧሃራ ነገር ነው አይገባ فانه ለም የተገየር ቢነጃሳ ባለፈው ያየነው ነጃሳ ገብቶ ከቀየረው ነው እንጂ ያልነው ጧሃራ ነገር ገብቶ ሲቀይረው ውሃ ይነጀሳል አላልንምና ማለት ነው ወይንማ ተቀየረ بشيء طاهر طيب አስራ ሁለተኛ ሐዲስ ሰላም አለይኩም ወራህመቱላህ ወበረካቱ። ኦኬ وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إذا وقع الذباب في شراب أحدكم فليغمسه ثم لينزعه فإن في أحد جناحيه داء وفي الآخر شفاء أخرجه البخاري وأبو داود وزاد وإنه يتقي بجناحه الذي فيه الداء አቡ ሁረይራ አሉ ምን አሉ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ ስብሓንሁ ወተዓላ መልእክተኛ የሚቀጥለውን ተናገሩ አሉ ኢዛ ወቀዐ ዙባቡ ዝንብ በሚወርቅ ሰዓት በሚገባ ሰዓት ፊ ሸራቢ አሐዲኩም ካንዳችሁ መጠጥ ላይ ወተትም ሆነ ጭማቂ አስርም ሆነ ቱትም ሆነ የማንኛውም መጠጥ ማለት ነው። ዝንብ መጥቶ ከወደቀባችሁ መጠጣችሁ ላይ ወይም ከገባባችሁ ማለት ነው። ፈልየግሚስሁ እዛው ላይ ንክር አድርጉት። የበለጠ መጥቶ ክርፍፍ ነው የሚለው በአንድ ክንፉ ወደ ታች ጭመቁት እያለ ነው አስገቡት እያለ ነው ፈልየግሚሱ ማለት ይዝፈቀው ثم لينزعه ከዚያም ያውጣው አሉ ثم لينزعه ያውጣው ለምንድን ነው ይዝፈቀውና ከዚያም ያውጣው የተባለው ለሚለው ዒለት ወይም ምክንያት فإن في أحد جناحيه ከሁለት ክንፎቹ አንዱ ላይ ዳአን በሽታ ነው ያለው ከሁለት ክንፎቹ አንዱ ላይ ዳአን በሽታ ነው ዳአ ከሆነ በሽታ ወፊል አኸሪ ሌላው ላይ ደግሞ ሌላኛው ክንፉ ላይ ሁለት ክንፍ ነው ያለው ሽፋአን መድሃኒት ወይም ፈውስ ነው ያለው ስንል በሽታም ስንል የበሽታ ምክንያት ማለት ነው ለበሽታ መንስኤ ማለት ነው ለመድሃኒት ነው ስንልም ደግሞ ለመድኃኒት መንስኤ የሆነ ነገር አለው ማለት እንጂ ራሱ ያድናል ራሱ ያሳምማል ማለት አይደለም። አሳማሚውም አሻሪውም ማን ነው? ወላህ ነገር ግን ሰበብ ምክንያት የሆነ ነገር አለው ለማለት ነው። አኽረጀሁ አልቡኻሪዩ ኢማሙ አልቡኻሪ ዘግበውታል። ሐዲሱ ደረጃው ምንም አይነገርም ሶሒህ ነው ማለት ነው። ወአቡ ዳውድ ተጨማሪ አቡ ዳውድም ዘግበውታል። እንደውም ወዛደ ማለት አቡ ዳውድ ነው ወዛደ ጨምሯል ማንኛው አቡ ዳውድ ነው ቡኻሪ ጨምሮ ቢሆን ወዛዳ ነበር የሚለው ወዛደ ማለት ጨምሯል ወደ ቅርቡ ነው የምንመልሰው አቡ ዳውድ ማለት ነው ወኢነሁ የጨመረው ነገር ይሄ ነው ወኢነሁ እርሱ ይሄ ዝንብ የሚባለው ነገር አይዙባበ ማለት ነው የተቂ ይጠነቀቃል ቢጀናሂህ በክንፉ አለዚ ያ ክንፍ ፊህ ውስጡ አዳኡ በሽታ ያለበት በሆነው ብቻ ውሃው ላይ እዛ ገባበት መጠጥ ላይ ተነክሮ ሌላው ያ ፈውስ አለው ሽፋ ለሽፋ ምክንያት የሆነ ነገር አለውን ክንፍ እንዳይነካበት ይጠነቀቃል ምክንያቱም ይቆጥበዋል ነው የሚለው ይቆጥበዋል እንዳያልቅበት መጥፎ ነገር የሚቃወምበት ስለሆነ ያው ማንም ሰው እንሽም ለመኖር የሚፈልገው ሲኖር ደግሞ የሚያስፈልገው መሳሪያ ያስፈልገዋል ጥይቱን መጨረስ አይፈልግም ማለት ነው ስለዚህ ጥንቃቄ ስለሚያደርግ የሆነውን ክንፉን ውሃው ላይ ሲያስገባባችሁ ሌላውን የመድኃኒት ምክንያት የሆነውን ክንፉ ሲያንክፈፍ ዝፈቁትን መልየንዚሁ ከዚያም ቶሎ ብላችሁ ምዘዙት እንዳታስቀሩት ማለት ነው ከዚያ በኋላ ጥላችሁ ውሃችሁን ወይም መጠጣችሁን ጠጡ እንዳትደፉት። መጠጡን መድፋት ተብዚር ነው፣ ብክነት ነው የሚሆነው። ዝም ብሎ ደግሞ በበሽታ ክንፉ ብቻ ሲያርፍብን አይተን ዝም ብለን ብንጠጣው ስለዚህ ሁለቱ የሚያስማማ ምንድን መጠጣችንም እንዳይከስር በሽታውም ወደኛ እንዳይዛባ ዝፍቅ አድርጎ ማውጣት ነው አሉ። طيب እንግዲህ እዚህ የአቡ ዳውድ ተጨማሪዋ ሰነዷ ሐሰና ጥሩ ናት ብለዋል። ዙባብ የሚለው ዳሉን በዶማ ነው የምናነበው። ዙባብ ኢስሙን ይጥለቁ አላ ከፊር ሚን ሐሸራት አልሙጀነሐ ክንፍ ላላቸው ትንንሽ አውሬዎች የምንጠቀመው ነው ዙባብ ማለት ሱሜ ዙባቡ ዙባበን ሊአነሁ ኩለማ ዙበ አበ የሚባል ዙባብ የሚል ስያሜ የተሰጠው ዘብ ማለት መከላከል ማለት ነው። ዘብ መከላከል። ዝንብ ብትከላከለው አሁን ይመጣል። በተከላከል ያባረኝ ብሎ አይመዛው ይመለሳል። ስለዚህ ባባረሩት ቁጥር ስለሚመለስ ዙባብ የሚለውን ስያሜ ሰጥተውታል ይላል። ጠይብ ያው ዝንብን አላስተምራችሁም ሁላችሁም ስለምናውቀው <clears throat> ኩለማ በመና ረጃ ማዛሪ ሰው የሚያባረው ዝንብን የሚከላከለው ቆሻሻ ስለሆነ ነው። ከቆሻሻ ላይ እየተነሳ ስለሚመጣ ባባረሩት ቁጥር ይመለሳልና ዙባብ የሚባል ስያሜ ተሰጠው ብለው እብኑ በጧል ናቸው የሚናገሩት። ጠይብ እዚህ ጋር አሁን ሐዲሱ ምንድን ያለው? ኢዛ ወቀዐ ዙባቡ ፊ ሸራቢ አሐዲኩም ያለው ውሃ አላለ፣ ሐሊብ አላለ፣ ለበን አላለ፣ ነገር መጠጥ ነው ያለው። መጠጥ ላይ ከገባ ዝፈቁት፣ አውጡት፣ ከዛ ጠጡት ነው ያለው። ሚን አይ ነውዕ ሚን ሰዋኢል ምንም ይሁን ምን መጠጥ ነገር ሸራብ መጠጥ ማለት ነው። ጀምዑሁ አሽሪባ ለብዙ አሽሪባ እንለዋለን። ፈልየግሚስሁ ማለት ይንከረው ማለት ነው። ثم لينزعه ከዛ ያውጥ አንድ ሰው ውሃ ውስጥ ገብቶ ሲጥልቅ ካለ እንገመሰ ፉላኑ እንላለን። ከሌ ተነከረ ግቢት አለ ለማለት ለአንድ ሰው ሲገባ ማለት ነው። ሙሉ አካሉን ሲያስገባ ነው እንገመሰ የሚባለው። አለዛ እግሩን ከሆነ ያስገባው የተወሰነ አካሉን ከሆነ እግሩን አስገባው ውሃ ውስጥ ነው የሚባለው እንጂ ተነከረ አይባልም። እንዳለ ሲገባ እንገመሰ የሚባለው ثم لينزع ثم ليجذبه ይንቀለው ያውጣው ከዛ ከመጠጡ ማለት ነው። ምናልባት መጠጥ ከሆነ ነው የረጋ ነገር ላይ ከሆነ ያረፈው ያረፈባትን ቦታ እንዳለች ያው ስለማይነካካ ያረፈባትን ብቻ እናነሳታለን ሌላውን እንመገባለን አሁን ምግባችን እንዳይባክን ማለት ነው ክንፉ ያረፈበትንም አንስተን እንጥላለን በጥቅሉ ዳ የሚለው ቃል ደግሞ ዳ በሽታ ማለት ነው ዳ አረጁለ ዳኡን ከተባለ በአንድ ሰው ላይ የሆነ በሽታ አረፈበት ለማለት ነው ሺፋ የሚለው ደግሞ ከበሽታ መፈወስን የሚያሳየው አላያን አንዱ ክንፉ የበሽታ ሲኤ ነው፣ አንዱ ክንፉ የፈውስ ምክንያት አለው ለማለት ነው። በጥቅሉ ዝንብ የሚባለው ነገር ነጃሳ ነው ጧሃራ ነው ብንባል ጧሃራ ነው ነው የምንለው። ለምን መጠጥ ላይ ሲገባ አውታች ጣሉት እንጂ ያሉ እንደውም ዝፈቁትና ጣሉት አሉ እንጂ የነካው እንዳጠጡ አላሉማ። ጧሃራነቱን ያሳያል ነው። طيب በህይወት እያለ ወይስ ከሞተ በኋላ في حال حياته ወባዕደ መማቲሂ በህይወትም እያለ ዝንብ ጦሃራ ነው ከሞተም በኋላ ጦሃራ ነው የወደቀበት ነገር አይነጀስም ባይሆን ያስከትላልና ምከሩት አሉ እንጂ ይነጀሳል የሚል ነገር የለም ስለዚህ ተወዳጅነት አለው ከዛም በኋላ ማውጣቱ ከዚያም በኋላ ያ የተነከረበትን ነገር ከመድፋት በጥቅም ላይ ማዋሉ የተሻለ እንደሆነ ያሳያል ነው አይን አይዋጠኝም እንደው አልጠጣውም ያለ ሰው መቼም አናስገድደውም ነገር ግን ሐዲሱን መቀበል የግድ ነው ነብዩ አለይሂ ሰላቱ ወሰለም ወማ ينطق عن الهوى ان هو الا وحي يوحى ከአላህ ሳይነገራቸው አይናገሩም ከሚገርማችሁ ነገር በርካታ ሳይንቲስቶች በዚህ ሐዲስ እስላምን ተቀብለዋል ምክንያቱም የዛሬ 1400 አርባ አንደኛው ገባ እንግዲህ በዚህን ሰዓት ነው ነብዩ አለይሂ ሰላም የተናገሩት ይሄን ነገር የዛ ጊዜ ሳይንቲስት የሚባል ነገር የለም አሁን ላይ ግን ያን ጊዜ እንደውም ይህን ሀዲስ እስላምን ሰዎች እንዳይቀበሉ የሚጠቀሙበት ይሄ ሀዲስ ነበረ ዝንብን ዝፈቁ እንዴት ይላል እስላም እያሉ ማለት ነው አሁን ላይ ግን ተመራምረው ደረሱበት እንደውም ሆነ ቦታ ላይ ይባላል አንድ ሳይንቲስት አዲስ ነገር አገኘሁ ብሎ ያው ክብር ለማግኘት ህዝብን ሰብስቦ ይሄን ነገር ሲናገር እኛ ደግሞ አዲስ ነገር ታመጣለህ ብለን ይሄን የማይዛሪ ስንት ሺህ ዓመት ነብዩ አለይሂ ሰላቱ ወሰለም ተናግረውት የለም እንደ ሲሉት አሳዩኝ አለ መጽሐፉን ሲያሳዩት አሽሀዱ አላ ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ብሎ እስላምን ተቀበለ ይባላል እሳቸው ይዛን ከተናገሩት በምርምርም አግኝተውት አይደለም ፈጣሪ ነው የነገራቸው በቃ በትክክል ይሄ ነገር ትክክል መሆኑን ሳይንሱም ስላሳየኝ አመኘ ተቀብያለሁ አለ የሚባል ነገር አለና እና አጂብ ነው። አንዱ ክንፍ ላይ በሽተኛ በሽታ የበሽታ መንስኤ አለው፣ አንደኛው ክንፍ ላይ ደግሞ የፈውስ ምክንያት አለው ማለታቸው ፎ ተቀብለውታል ለማለት ነው። ኢዕጃዝ ዒልም ያለበት ነው የሚሉት فقد جاء العلم الحديث بمبتكرات واكتشافات فاثبتت وجود حقيقه علميه في وجود داء ضار في أحد جناحي الذباب بينما أثبتت وجود دواء مضاد له في الجناح الآخر ይላሉ አላህ በሰጠው ህግ ላይ በጣም ብዙ ሚስጥሮች እንረዳው ከዚህ አንዳንድ ጊዜ አንዳንድ ሐዲሶችን ለመቀበል እንደው ከበድ የሚል ነገር አለ ሷሂነቱ ከተረጋገጠ ተቀበሉት አእምሯችሁ ባይቀበለው ተቀበሉት ምክንያቱም ቀስ ብሎ ይገባቸዋል የኛ አእምሮ ጠባብ ስለሆነ እንጂ ነብዩ አለይሂ ሰላቱ ወሰለም የሚናገሩት ነገር ላይ ምንም አይነት ችግር የለም ወደፊትም እንዲህ ያሉ ሐዲሶች አሉ እዛው ቦታው ላይ የምንጠቁመው ይሆናል ማለት ነው አንዳንድ ዘናዲቃዎች ይህን ሐዲስ ለማጣጣል ቢሞክሩም ልንቀበላቸው አንችልም እንደውም አሁን አሁን ላይ እንኳን እያረጋገጡ ስለሆነ እነሱም ችግር የለውም ነው طيب 13ኛው ሐዲስ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته وعن أب و... وعن أبي واق واقد الليثي رضي الله عنه قال قال النبي صلى الله عليه وسلم ما قطع من البهيمة وهي حية وهو ميت أخرجه أبو داود والترمذي وحسنه واللفظ له طيب جزاك الله خيرا ወደ ጫፍ ይቆራረጥብኝም وعن ابي واقد ተንዊን ነው እዚህ ጋር የሚያሳየው እንዲህ ነገር ሲመጣ ተንዊኑን ወደ ኑን እንቀይረውና ዋን አቢ ዋቂዲን ለይሲ እንለዋለን አንድ ወይም ደግሞ ወአን አቢ አለይሲ አብ ሐምዝናውትን እንቀረዋለን ማለት ነው ረዲየላሁ ዐንሁ ስራውን አላህ ይውደድ አቡ ዋቂድ ለይሲ የተባለው ሱሐቢ አነሁ ቃል እሱ አለ ምን አለ ቃለ ረሱሉላህ ቃለ ነብዩ ሁሉም አንድ ነው ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ ማቁጢያ የተቆረጠ የተቦጨቀ የተበጠሰ ማለት ነው ሚነል በሂመቲ ከእንሰሳዋ በግም ልትሆን ትችላለች ፍየልም ከብትም ልትሆን ትችላለች በሂመተል አንዓም የምንላቸው ያው አርድን የምንጠቀምበት ማለት በሂማ ማለት ወሄ እርሷ እንሰሳዋ ሐየቱን ሐየቱን በህይወት እያለች ማለት ነው ሐየቱን በህይወት እያለች የተቆረጠ ነገር ፈሆ እርሱ ሆ ብለሽ ነው የቀራሽው። ፋይቱ የግድ ነች እዚህ ጋር ማ የሚለው ፈሆ የሚለው ፈሆ እርሱ መይቱን የሞተ ነው በክት ነው ወይ መይቱን የበከተ ነው ማለት ነው። በክት ነው። አንዳንድ ቦታ አጋጥሟችሁ ከሆነ የበጎቹ ላታቸው ጅራታቸው ያው ትልልቅ ነው እንደምታውቁት በተለይ ሴቶቹ ላይ ለስሪያ እያሉ አንዳንድ ቦታ ላይ ይቆርጡታል ጅራታቸውን በህይወት እያሉ ሳይታረዱ በጎቹ ማለት ነው። በሚቆርጡበት ሰዓት ያን የቆረጡትን ይበሉታል። ይሄ ሐራም ነው። ማ ቁጢአ ያ የተቆረጡ አለዚ ቁጢአ ማለት ነው። ሚነል በሂመቲ ከእንሰሳዋ ወሄ ሐየቱን እንሰሳዋ ሳትታረድ ማለት ነው። በህይወት እያለች ፈሆ መይቱን ሀታ ታርዳ እኳ ሩሃ ሙሉ በሙሉ መውጣቱ ሳይረጋገጥ ቀድሞ ምላሷን የሚቆርጡ አሉ ክርስቲያኖች ካያችኋቸው። እሱም ቢሆን አይቻልም። ለምን በህይወት እያለች ቆረጡ ነው የምንለው። ስለዚህ ከተቆረጠም ወይ መጣል ነው ወይ ደግሞ አመልያ የሚቀጠል ከሆነ መቀጠል ነው እንጂ ልንበላው አንችልም፣ ሐራም ነው፣ በክት ነው እያለን ነው። ሳይታረድ በህይወት እያለ መቁረጥ አንደኛ ኢስላም ስቃይ የሚያደርስ ነገርን ይከለክላል። ሀታ ስናርድ እንኳ በስለት ረዱ ነው የሚለው እስከምትሞት ደግሞ ተዋት ነው የሚለው ሩሃ መውጣቱና መቀዝቀዟ ከተረጋገጠ በኋላ ግፈፋት ነው የሚለው በህይወት እያለች እንዳትገፈፍ ማለት ነው በህይወቱ ገፈፈው ይባላል ከባድ ቅጣት ነው እንደዛ ማለት ስለዚህ በህይወት እያለች ከእንስሳዋ ተቆርጦ የሚመጣላችሁ ስጋ ምንም ይሁን ምን ሐራም ነው እንዳትበሉት ሐዲሱን አቡ ዳውድ ቲርሚዚ ዘግበውታል ትርሚዚ ጥሩ ነው ብለውም አስምረውበታል ወለፍዙ ለሁማ ቅንብሩ ቃላቱ ማቁት የሚለው ቅንብሩ ቃላቱ የትርሚዚ ነው ለሁ ማለት የትርሚዚ ነው ማለት ነው ሐዲሱ ደረጃው ያው ሐሰን ነው በተለያየ ቦታ ተዘግቧል የተለያዩ ሰሃባዎች ቢያንስ ከአራት ሰሃባ ተዘግቧል ነው የሚለው አቡ ሰዒድ ኹድሪ አቡ አቂል ለይሲ አሁን ያለው ከአብዱላህ ብን ዑመርና ከተሚሙ ዳሪ ተዘግቧል ነው የሚለው እነ ኢማሙ አህመድም ሌሎችም ዘግበውታል ሐዲሱን እነ ጦበራን ሁላው ዘግበውታል ያም አለይህማ ተደጋግፎ ወደ ሐሰን ይደርሳል ሐዲሱ ነው ማቁጢዓ ማ አፍራሽ እንዳትመስላችሁ ማ አንዳንድ ጊዜ አፍራሽ ትሆናለች አንዳንድ ጊዜ ደግሞ ቢማዕና አለዚ ያ ለማለት ትመጣለች አሁንም እዚህ የተፈለገው ማ መውሱላ ነች መውሱላ አለዚ እንደማለት ነው። ማ አለዚ ቁጢዓ እንደማለት ነው ማ የምትለው ቃላት በሂማ ማለት በአረበኛ ቃላት አራት እግር ኑሮት የሚታቀስ የሜዳ እንስሳ ማለት ነው። የባህርም ሊሆን ይችላል። ማዕደ ሲባ በሂማ በሃኢም ወሄ ሐየቱን ስትሆን በህይወት እያለች ስትሆን መይቱን ቢስካኒልያ መይቱን ሟች ነው ወይም በክት ነው ማለት ነው። ሊአነሁ ቀድ ለሂቀሃል መውቱ ሐቂቀተን መይቱን ነው የምንለው። እሺ መይት የሚለውን ብዙ ጊዜ ወኢነከ መይቱን ወኢነሁም መይቱን እንደሚለው ቁርአኑ ነብያችን ሳይሞት መይት ያላቸው አንተ ሟች ነህ እነሱም ሟች ናቸው። ገና ወደፊት ትሞታላችሁ ነው እንጂ አሁን ሞታችኋል አይደለም። ጠይብ አሁን ግን እዚህ ቦታ ላይ በህይወት እያለች የተቆረጠው ነገር በክት ነው ለማለት መይቱን ነው የምንለው እያለ ነው። طيب ምናልባት አሁንም እዚህ ጋር አንድ የምንሰጠው ማስታወሻ ምንድን ነው የሚታደኑ አውሬዎች አሉ በምናድን ሰዓት ተወሩሮ በአል ያው ቦታው ላይ እንነጋገራለን ኪታቡ ሰይድ ይመጣል እስከዛው ድረስ ግን ተወሩሮ በመምታት ይገደላል ህይወቱ ሳይሞት እንሰሳው ቀድሞ ስጋው ተቆርጦ ሊወርቅ ይችላል በአደን ሰዓት ማለት ነው። የዛን ጊዜ የሚቆረጠው እሱ ሙስተስና ነው። እሱ ሙስተስና ማለት ከዚህ ክልክል ነው በህይወት እያለች የተቆረጠው ክልክል ነው ከሚለው የተለየ ሁክም ይሰጠዋል ማለት ነው። ምክንያቱም ቀድሞ ቢቆረጥም ያስተራረዱ ሁኔታ በዛ መልኩ ስለሆነ ለማዳውሬ ወደ ስላላደለ እንደፈለግን ይዘን ስለማንችል ያው ስለሆነ ያን ጊዜ ቢቆረጥም ከዛም በኋላ እንስሳው ሊሞት የሚችለው ያ ነገር ይበቃል የሚል አንዳንድ ዑለማዎች ያነሳሉ طيب الطريد يلوتا وهو الصيد يقع بين القوم ولا يقدرون على زكاته فيقطعها فيقطع هذا منه بسيفه قطعة ويقطع الآخر قطعة حتى يؤتى عليه فيموت ወሚስልሁ አናዱ ሚነል ኢቢሊ ወነህዊሃ ኢዳ ተወሐሸት ግመልም አንዳንድ ጊዜ ማን ነው የሚቀርበኝ የሚልበት አጋጣሚ አለ ማን ነው የሚያርደኝ ብሎ ባህሩን የሚቀይርበት ሰዓት አለ ማንም ሰው ይዞ ማረድ ካልቻለ ያለው አማራጭ በተቻለው መጠን መምታትና መግደል ነው ያን ጊዜ ደግሞ ቀድሞ አንድ አካል ሊበጠስ ሊቆረጥ ይችላልና ያ ነገር አይበቃም ማንልም ይበቃል ይዘን ለምናርደው ለምንቆርጠው እንስሳ ግን ህይወቱ ሳይወጣ ሳይታረድ የተቆረጠው አይበቃም ነው የምንለው طيب ያው አለን <clears throat> ሰዓት ካለን ቀሩ السلام عليكم ورحمة الله وبركاته باب الآنية عن خذيفة بن اليماني رضي الله تعالى عنهما قال قال رسول الله صلى الله عليه وسلم لا تشربوا في آنية الذهب والفضة ولا تأكلوا في صحافها فإنها لهم في الدنيا ولكم في الآخرة متفق عليه طيب في ما يلنجل ንሲሓ ካለሽን ችግር የለው ነገሩ ያስኬዳል طيب ሐዲሱ ሑዘይፈት እብኑ ልየማን ሑዘይፋ እብኑ ልየማንን መቼም በአካል አላላችሁም በታሪክ የማያውቀው የለም አይደል ሑዘይፈት እብኑ ልየማን ሳሒቡ ሲር ረሱልላህ ሰለላሁ ዐለይሂ ወሰለም ሚስጥረኛ የሚባል ነው ሚስጥሩ ምንድነው ያው ብዙ ሚስጥር ነገሮችን ያካፈሉት ለማለት ነው አህካምን ነቢያችን አልደበቁም እርግጥ አንዳንድ ግን ከሌ ሙናፊቅ ነው ከሌ እንዲህ ነው የሚለውን ነገር የሚያውቁትን ነገር ለእሱ አልደበቁትም ማለት ነው። ብዙ ምስጢሮችን አካፍለውታል ነው። ለዚህማ ተብሎ ዑመር ብን ኸጣብ ሁዘይፋን ጥሩልኝ ሀል አደኒ ረሱሉላህ ሰለላሁ ዐለይሂ ወሰለም የሙናፊቅን እንደው ከዕለታት አንድ ቀን የሰማው ነገር አለህ ነብያችን ከሙናፊቅ እንደው መድቦኝ ያውቃሉ እያሉ ጠይቁት ነበር። ደግሞ መናገር አይፈልግም ያው ምስጢር ስለሆነ እንደውም በጦርነት በተመቱበት ሰዓት በጣም ደንግጠው እንደው ሁዘይፋን ሲውልኝ አሉ ዑመር። በጣም የሚያሳዝን ታሪክ ነው። የኔ መሞት ሲሰማ እንደው ረሂመሁላህ እንደዛ ካለ ያው ሙናፊቅ እንዳልተባልኩ ያሳያልና የእሱን አቋም ወቁልኝ ውልኝ አሉ ይባላል ለልጃቸው። እንግዲህ ሙናፊቅ ነው ዑመር ተብሎ ከተነገረ ዑመር ተመታ ሞተ ሲሉት መቼም ረዲየላሁ አንሁ ወይም ረሂመሁላህ አይልም ማለታቸው ነው። እስከዚህ ድረስ ነው ሶሐቦች ራቸውን በኒፋቅ የሚጠራጠሩት ማለት ነው ሱብሃንአላህ እኛ ግን አንድ ሰው እንኳን እንደዚህ ያለ ነው ለን አይደለሁም ብለን ለማጥራት የማንሰበስበው መረጃ የለም ሱብሃንአላህ ዑመር ግን የጀነት መሆናቸው ተመስክሮላቸው ዘይፋን እየሄዱ የሚጠይቁበት ሁኔታ እንዳለ ነው የሚያሳይ እና ሁዘይፋ ኢብኑ የማን ስለጠይቁ እኔ ደግሞ ስለመጥፎ መጥፎን በምጠይቀው ልተገብረው ሳይሆን እንዳልተገብረው ለመጠንቀቅ ያመቼ ዘንዳ ይላል እሺ እና ሁዘይፋ ምን አለ ረዲየላሁ አንሁማ የእሱንም የአባቱን ስራ አላህ ይውደድላቸው ማለት ነው ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሲናገሩ ሰምቻለሁ ይለናል ምን ብለው ላ ተሽረቡ ላ ተሽረቡ ራኢቱ ፈትሐ ነው የምትሆነው ላ ተሽሪቡ እንዳትሉ አንዳንድ ሰው ጠጣ ሲል እሽሪብ ይላል። እሽራብ ነው የሚባለው፣ እሽሪብ አይባልም። ላተሽረቡ አጠጡ ፊአንየት ዘሃቢ በወርቅ እቃ ኩባያም ሆነ ብርጭቆም ሆነ ምንም ሆነ በወርቅ እቃ እንዲያጠጡ ወልፊዶቲ በብር እቃ ከብር በተሰራ ብረት ድስትም በለው ምን በለው ሳህን የምንበለው ምንም ይሁን ምን ከብርና ከወርቅ በተሰራ እቃ እንዳትጠጡ እዚህ ምድር ላይ ዱንያ ላይ ወላ ተእኩሉ እንዳትበሉም ፊ ሲሓፊሂማ በብርና በወርቅ ትሪ ማለት ነው ሳህን ርጋ ያደረገ ሲሓፍ ይባላል በሱም እንዳትበሉ እንዳትጠጡ صحفة صحفة ማለት ኢናኡ ሚን አኒት ጧዓም ያው ሳህን ማለት ነው ፊ ሲሓፊሂማ ከብርና ከወርቅ በተሰሩ ሳህኖች ወይም ትሬዎች ወይም ዳታኖች እንዳትበሉ አደራችሁን ለሙስሊም ለአማኝ አይፈቀድም ማለታቸው ነው ፈኢነሃ ይህቺ ብርና ወርቅ የምትባለው ነገር እንደ ዕቃ መገልገያ ለመጠቀም ለሁም ለካህዲያኖች ነው <clears throat> ፊት ዱንያ ዱንያ ላይ ለነሱ ነው ወለኩም ለእናንተ ነው ደግሞ አዩሃል ሙስሊሙን ፊል አኺራ በአኺራ አላችሁ እዚህ ብትለከሉም አላቂ አገር ነች መጪዋ አኺራ ግን ኢንሻአላህ የጀነት ከሆናችሁ የጀነት አይደለም እቃው መሬቱ ሁሉ ወርቅ ነው አሸዋው ሁሉ ወርቅ ነው እዛ በጣም ደስ የሚል ነው እዛ የሚያጋጥመው ማለት ነው ማላይኑ ራት ብሎ ጨርሰውታል እዛ ነው የምንጠቀም በእኛ ሙስሊሞች እዚህ የካፊሮች ነው እያሉ ነው። ይሄ ማለት ለካፊር ይፈቀዳል እዚህ እያሉ እንዳይመስላቸው። ካፊርስ እንደፈለገ ይጠቀም እያሉ አይደለም። እነሱ በአላህ ክደዋል። በእኔ መልእክተኝነት አላመኑም። ይህን ያላደረጉ ሰዎች ይህን ይተገብራሉ ተብሎ ምን ጊዜም አይጠበቅምና እነሱ እንደፈለጉ ይጠቀሙት ለማለት እንጂ ሶላት ባለመስገዳቸው በጥሩ ባለማዘዛቸው ይቀጣሉ ነገ ቂያም ቀን ካፊሮች። ግን ከኩፍር በላይ ምን ወንጀል አለ? በወርቃ በብርቃ ቢበሉ ቢጠጡ ልናካባ አይገባም እነሱን ስለማለት ነው። እኛ ግን ሙስሊሞች ነን የምንል ሰዎች ይሄን ነገር ልንጠቀም አይገባም። ለምን አትብሉ አትጠጡ እያሉ ነው። ላ የሚለው አፍራሽ ነው። ላ ተሽረቡ፣ ላ ተእኩሉ አትብሉ አትጠጡ ማለት ነው። ጠይብ ፊዳም ያው የምታውቁት ነገር ነው ግልጽ ነው ወርቅ ዘሃብ የሚለውም ግልጽ ነው ያው ሲሐፍ የሚለው ትሪ ሳህን ነገር ማለት ነው ስለዚህ ዱንያ ላይ ወንዶችም ሆን ሴቶች ብርና ወርቅን እንደቃ ልንጠቀሙ አይፈቀድም ሴቶች እንደጌጥ ትችላላችሁ እንደ ምግብ መመገቢያ መጠጫ ግን አይቻልም النهي يقتضي التحريم والمنع ሐራም ነው ማለት ከልከል ማለት ነው እዚህ ላይ ወንድም ሴት አንድ ነው ብያቸዋለሁ ላይ አንገት ላይ በማስቀመጥ ግን ለወንዶች አይፈቀድም ለሴቶች ይፈቀዳል አዎ መን ዩነሸኡ ፊል ሒልየቲ ወሆ ፊል ኺሳሚ ገይሩ ሙቢን እንዳለው አላህ ሴቶች ራሱ ውበታችሁ በመዋብ በማጌጥ ነው በዚህ በወርቅና በብሩም የዱንያም ተፈቅዶላችኋል አኺራም አላችሁ ማለት ነው ኢንሻአላህ طيب <clears throat> ሌላው እንግዲህ እኒህን ነገሮች መጠቀም ሐራም ነው ሲባል ሐራም ነው ብለን መከልከል ነው ያለብን። ሌላ የተለያዩ ነገሮች ኬዞችን መጠቀም የለብንም። አሁን ወንድ ወጣት ካያችሁት ብዙ ጊዜ የሆነ ሀብል ነገር ማሰር ጀምሯል። ካፊሮቹ ክር ያስሩ ነበረ። በክሩ ፈንታ ትንሽ ተጠውር አደረግን ተለወጥን ብለው የተለያየ መዳብ እናንተ መጠቀም ጀምረዋል። ያን እያዩ ወርቅም ማንጠልጠል ጀምረዋል። እነሱ እንደፈለጉ ያድርጉ፣ አንዴ ክደዋል። እናንተ ሙስሊሞች ግን አደራችሁን ነው ነብዩ አለይሂ ሰላቱ ወሰላም እያሉን ያለው ነው። ለነሱ ዱንያ ላይ ተፈቅዶላቸዋል ማለት እነሱ ለነሱ እነሱ ከተጠቀሙት እኛ ደግሞ የተከለከለ ነገር ስንጠቀም ተሸቡህ የሚለው ነገር ደግሞ ይመጣል። መመሳሰል የሚለው ስለዚህ መራቃችን የግድ ነው። ሙኻለፈተል ሙሽሪኪን ሙሽሪኮችን መንቀፍ እንደውም ዋጅብ ነው እስከማለት ሄደዋል ዑለማዎች። ኻሊፉል ሙሽሪኪን ሙሽሪኮችን ንቀፋቸው ስለተባለ ማለት ነው። ጠይብ ኻሊፉል የሁደ የሁዶችን ንቀፋቸው። ሀታ ሶላት ላይ እኳ እነሱ በጫማ አይሰግዱም፣ እናንተ በጫማ ስገዱ። በኹፍ አይሰግዱም፣ እናንተ በኹፍ ስገዱ። እነሱን ለመንቀፍ ሲባል እነሱ ጺማቸውን ይላጫሉ እናንተ ጺማችሁን አድርጉ እያሉ ነብዩ አለይሂ ሰላቱ ወሰለም በብዙ ቦታ እንድንነቅፋቸው ነገሩን እንጂ እንድንመሳሰላቸው አይደለም ይባስ ብለው አሁንማ መስቀል ማብረ እንድናከብር የሚታዘዝበት ሰዓት እየመጣ ነው ልንርቅ ይገባል የእምነት ጉዳይ ቀላል አይደለም ከማንኛውም ካፊሮች ወይም ክርስቲያኖች ጋር መኖር ብንችልም የሚያገናኘን ነገር አለ የማያገናኘን ነገር አለ የእምነት ጉዳይ አያገናኘንም። የእምነት ጉዳይ በጭራሽ አያገናኘንም። የማህበራዊ ጉዳይ ለነሱም ለኛም የሚፈቀዱ ነገሮች አሉ። እዛ ላይ ችግር የለብንም። ነብዩ አለይሂ ሰላቱ ወሰለም መዲና ሲኖሩ አብረዋቸው በጎን የሁዶች ነበሩ። ሙስሊሞች ያላደሉ አካሎች ነበሩ። መኖራቸው ችግር የለውም። ለነሱ መስደግ መስጠት አንዳንድ የሚበሉ የሚጠጡ መስጠትም ችግር እንደሌለው ገልጸዋል። ግን በዓላቸውን አክብሩ የሚል የለም ነው። እነሱ እኮ መጥተው የሙስሊሞችን አንዳንድ ነገር ማህበራዊነታቸውን ለማሳየት እምነታቸው የማይከለክላቸው ነገር መጥተው ቢሰሩ እኛ እምነቱ የሚከለክለን ነገር ሄደን ልንሰራ አይገባም ነው። طيب ምናልባት ፖለቲካ እንኳን ቢያስቸግር እዛ ቦታ ላይ ያሉ ሰዎች ቢቸገሩ ለችግር እንኳን እነሱ እንትን ቢሉ ሌላው ህብረተሰብ ግን ችግራቸውን ተረድቶ ራስን መጠንቀቅ የግድ ይላል ነው ምላችሁ። ኢንሻአላሁ ተዓላ ለዛሬ እዚች ጋር እናቆማለን። ጥያቄ ካለ እቀበላለሁ። هذا والله أعلم صلى الله وسلم على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته ይሰማል? وعليكم السلام ورحمة الله نعم ኡስታዝ ቅድም ግመል ተቸገረ የተወሰነውን ብለውኝ ነበር። አሁን በሬ ምናምን ለጥይት ምናምን መቶ አቁስሎ መግደል ይቻላል። ከዛ በኋላ ማረድ ይቻላል። ጀዛኩምላ ጠይብ። እንግዲህ ብዙን ጊዜ ግመል ነው ያስቸግራል ተብሎ የሚጠበቀው። እርግጥ ማንኛውም ቢሆን እንስሳው ካቃተና ከቁጥጥር ውጭ ሆኖ የሚያመልጥ ከሆነ ያው እንደ ዱር አውሬ ይታያል ማለት ነው። ነገር ግን ብዙ ጊዜ ከብት ምናምን ይሄ ያው ጉልበት ኑሮ በጉልበት የሚያስቸግረው ብዙ ጊዜ አይደለም። ጭራሽ እንደው ማን ነው የሚቀርበኝ ብሎ በምንም አይነት መልኩ ሊያዝ የማይችል ከሆነ አዎ፣ ግን ሁለት ሰው ሶስት ሰው ቢያስቸግር ብዙ ሰው ሆኖ ማድረግ ከቻሉ ተረባርበው የመጣልና የማረድ ነገር መስራት አለባቸው። ነገር ግን አሁንም እንደ ግመሉ ከምንም በላይ አምልጦ ለመሄድ ከሞከረ ነብዩ አለይሂ ሰላም በግልጽ ሐዲስ አስቀምጠዋል። እንዲህ አይነት እንስሳ እንደዚህ ሲያጠቃችሁ السلام عليكم ورحمة الله وبركاته عليكم السلام ورحمة الله أسرى سوستانيا حديث ما قطع من البهيمة وهي حية فهو ميت قالت أن كالسلام የተወሰነ ነገር ቆርጦ ካነሱበት ከሱ ላይ ተመልሶ ከተተካ በስተቀር ራሱ ያኛው ከብቱም ይሁን በጉ መይት ይሆናል ማለት አርደንም መጠቀም አንችልም ማለት ነው። ያሰሳ ማለት ነው። እንደዛ ነው። ላ ላ ላ ላ ብቻ አንተ እንደው የገባ መጠጥ እንዳደፉ እየተባለ እንስሳውን ልታስጥሉ ነው እንዴ? ይሄን ያህል ምን አይነት ማቁጢያ ማስ አለዚ ቁጥያ የተበጠሰው ነው የተበጠሰው ማለት እንጂ ማቁጢያ አንሁ አይደለም። መቅጦ አንሁ ነው የሚባለው። ማ ከሱ ላይ የተቦጨቀለት ነገር አይፈቀድም የሚባለው እንጂ ማቁጢያ አንልም። ተማሪዎች ካልገባችሁ በደንብ ተረዱ። ተበጠሰው የወደቀውን ነው እንጂ እንሰታውን አይደለም። ላቱን ወይ የሆነ ነገሩን ከቆረጡት ያኛው በክት ነው ማለት ነው። ሊበላ አይችልም። ተቆራጩ አዎ፣ የተቆረጠበት ግን ከታረደ ይበቃል። ከታረደ ይበቃል። ከታረደ ይበቃል። ካልታረደ ያው አንተ ወይ ደግሞ የዱር አውሬ አደን ላይ እሱ ነው አሁን ስንነጋገር የነበረው የሚታደን አውሬ ከሆነ ግን በአደም ያንን በመቁረጥ ሊሞት ይችላል እንስሳው። ያን ጊዜ ልንበላው እንችላለን ማለት ነው። ሙስተስና ነው ብያለሁ። طيب ጥያቄ እጅ ያወጣችሁ በተራ ሩማን ነች። ከዛ ሮማን፣ ከዛ ፈይሰል፣ ከዛ ሙሰሪ ሩማን ቀጥይ። እኔ አይታየኝም እጁ እንግዲህ ያው عليكم ورحمة الله وبركاته አለይኩም ሰላም ወራህመቱላህ ኡስታዝ እኔ ጥያቄ በአስራ አራተኛው ሀዲስ ላይ ነው በወርቅና በብር ትጠጡና ትመገቡ ሲባል በወርቅ እና በብር እቃ በሆነ እቃ መመገብና መጠጣትን ብቻ ነው ወይስ ማንኛውንም ነገር? አሁን ለምሳሌ በብር እና በወርቅ የተቀላቀለ ሁለቱ ተቀላቅሎ የሚሰራ ወንበር ሊኖር ይችላል። እዚያ ላይ መቀመጥስ ወይስ በመጠጣትና መመገብ ላይ የተገደበ ነው? ላ አብዛኝ መቼም ወርቅ ማለት ሰዎች ህይወትንም ወርቅ ነው እያሉ ጊዜንም ወርቅ ነው እያሉ መመሰያ አድርገውታል። ወርቅ የሚባለው ነገር አብዛኛው ደግሞ ሰዎች ከሚጠቀሙበት አንጻር ስታይ ለመብሊያና ለመጠጫ ነው። ይህም ሀብታሞች ቤት ነው የሚገኘው እንጂ በእኛ ሰፈር የለም። አንገት ላይም ጠፍቷል። አብዛኛው የሚጠቀሙት ይሄ ስለሆነ ነው እንጂ ተከለከለው ለማንኛውም አገልግሎት ከሴቶች ጌጥ ውጭ ጥርስ ላይ እንኳ ጥርስ ሌላ ነገር ጠፍቶ ወይም ደግሞ የሚሸት ሆኖ ካልተቸገረ በቀር ጥርስ ላይ እንኳ አትጠቀሙት ነው ወርቅ የተባለው። ቀለበት ላይ ራሱ ለወንዶች ዘሀብ አይፈቀድም። የሚፈቀደው ፊዷ ነው። እሱም ያው ምክንያት ሰበብ ካለው ነው። እንመጣበታለን ጌጡ ላይ ኢንሻአላህ። ስለዚህ ወንበር እንዲሆን አይቻልም ልፈልገ ነው። እብሪቅ እንዲሆን አይቻልም ማለት ነው። ለተለያዩ አገልግሎት መጠቀም እንዲሆን አይቻልም ነው። ይሄን ለምንድን ነው መብልና መጠጥ ብቻ የከለከሉት ለሚለው አብዛኝ ሰዎች የሚጠቀሙት ይሄ ስለሆነ ነው ነው አለይኩም ሰላም ወራህመቱላሂ ወበረካቱ። አሁን በመለሳችሁት ላይ አንዱ ሀብታም አለ ሰዑዲ፣ ረሳሁት ስሙን። ሽንት ቤቱ ራሱ በወርቅ ነው ያሰራው መቀመጫው። የሳዲያ ሙሴንም ይባላል ስም አልፎ አልፎማ ብቻ አይጠፋ። ያ እሺ የኔ ጥያቄ ኡስታዝ ይሄ እንትኑ ባቡል ሚያ ላይ ነበርንና ሀዲሱ ሆይ አለ አላሁ ሰላም በሂመት የሚለው ከባቡል ሚያህ ጋር ምን እንደሚያገናኘው አልገባኝም። ባቡል ሚያህ እኮ ለቀናል። አሁን ባቡል አንያ ገብተን ነው። ማን ነው? ጥሩ ነው። ትክክል ትክክል ነህ። እንትን ነው ፈሳሽ ነገር ነገር የአሳም ነገር ተነስቷል። የዝንብም ነገር ተነስቷል አይደለ? እነዚህ ነገሮች ነጃሳ ነጃ አይበቃም የሚለው ነጃሳ ነውና ውሃ ላይ ቢገባ ውሃውን ይነጅሰዋል ማለት ዝንብ ቢገባበት አውጥታችሁ ጣሩት የሚለው ደግሞ ጣራ ነው ውሃ ላይ ቢገባ ቢቀየር ቢለውጠው ምንም ችግር የለም አይነጀስም ለማለት ነው ትክክል OK። ስለዚህ መይት ስለሆነ መይቱ ውሃንም ቢነካ መይት ፈክት ነው በግር ነጃሳ ነው ማለት ነው OK OK። አሁን ገባኝ ጀዛኩም جزاكم الله خير። አንድ እህታችን ጥያቄ ጠየቀች። በ lobby ላይ mic መጣት ትችል መሰለኝ። ምን ትላለች? አንድ ወንድ ከለራም color ኡ ወርቃማ የሆነ ሰዓት ቢለብስ ችግር አለ ወይ? አልከኝ። ሎቢ ላይ አብሽሩ። ወርቃማ ሰዓት አንድ ወንድ ቢለብስ ችግር አለ ወይ? color ኡ ነው እንጂ ወርቅ አይደለም። ሰዓት ሰዓት የእጅ ሰዓት አንዱ እንድሚለብስ ገባኝ ገባኝ። ያው ቀለበት እየቅድም አንስቼዋለሁ። ወርቅ ከሆነ ወርቅ ነው። የወርቅ color ብቻ ግን ወርቅ ያላደለ ቅባት። ይሄ አሁን እንደመስ ስታይ ወርቅ ግን ወርቅ አይደለም። የወርቅ ቅብ ነው እንጂ ወርቅ አይደለም። color ነው። እንደዛ ከሆነ ችግር የለውም። በዛው አሳቦ ወርቁንም ወርቅ አይደለም እያሉ እንዳይጠቀሙት እንጂ ቅብ ብቻ ከሆነ ወርቅ ያለ አይደለ ግን የወርቅን color የያዘ ከሆነ ችግር የለው عليكم ورحمة الله وبركاته። OK እሺ ኡስታዝና እሺ ማይክ ያዝ በቃ ኡስታዝና በቃ ረፍዶቦታል መሰለኝ ኢንሻአላህ ወሙስ እንጠይቃለን በቃ